الحمد لله رب العالمين والصلاة والسلام على سيد الأولين والآخرين وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته من نظر يا جبسة ليك نظر أبا سيد النخضر كتنا عثمان بن أبي العاص كتنا مالك بن الحويري زين درسنا عن مالك بن الحويري رضي الله تعالى عنه قال قال لنا النبي صلى الله عليه وسلم إذا حضرت الصلاة فليؤذن لكم أحدكم الحديث أخرجه السبعة ليث ነው ዩከና አባ ሰልማን በመባል ይታወቃል ማሊክ እብኑ ልሁወይሪ ወከዳ አለ ነቢይ ሰለላሁ ዐለይሂ ወሰለም ነቢዩ ጋር አለይሂ ሰላቱ ወሰላም በእንግድነት መጥቶ ነው። ወአቃመ ዐንደ ዕሽሪነ ለይላ ሀያ ቀናት ያክል ሀያ ሌሊቶችን አሳልፈዋል ከነቢዩ ጋር በእንግድነት መጥተው ከጓደኞቹ ጋር ማለት ነው። የዛን ጊዜ ነው ነቢዩ አለይሂ ሰላቱ ወሰላም የሶላትን ሹሩጦችና ፈራኢዶች ካስተማሯቸው በኋላ فليأظن لكم أحدكم ولأمكم أكبركم أو أعلمكم بلو ينقر واتوال وليس كراف خارج مطالب إن حياة أنا تنقل المقر عليه الصلاة والسلام خوزيته وتامره وجدونه بأن قد إنه تمتونه فكان البصرة ومات بها سنة 74 بسبع أراد سأمة إجراني وموته مالك بن الحويل رضي الله تعالى عنه نبي عليه الصلاة والسلام قال لنا النبي صلى الله عليه وسلم نبي اندهالون ناله إذا حضرت الصلاة ሀያ ቀን ከቆየም በኋላ ቤተሰብ ናፍቆት ያዘናል። ምንም ከሀያ ቀን በላይ መቀመጥ አልቻልንም። ነቢዩን አለይሂ ሰላቱ ወሰለም ያ ሀያ ቀን ያክል ከቤተሰብ ተነጥለን ቆየን። እኛ ገና ወጣቶች እድሜያችን ለጋውን ከቤተሰብ ተለይተን አናውቅም። ስለዚህ ወደ ቤተሰብ መመለስ እንፈልጋለን፣ ሸኙን አላቸው። እሺ አሉና ነብዩ አለይሂ ሰላቱ ወሰለም በሉ እስከ ዛሬ ድረስ ያስተማርኳችሁ ብዙ እስላማዊ የተለያዩ ትምህርቶች አሉ እና መንገድ ላይ ሶላት ሲደርስባችሁ ብለው ጀመሩ። ነብዩ ምናቸውን ማለት ነው አደራቸውን ወስያ እየነገሯቸው እዛ ሐደረት ሶላቱ ካም በኋላ ሶላት ሲደርስባችሁ አንተ ማለት አሉ ፈሊዩአዝን ለኩም አሐዱኩም ከውስጣችሁ አንዳችሁ አዛን ያድርጋሉ አንዳችሁ ከውስጣችሁ አንዳችሁ ሸርጥ አላስቀምጡ ወለኡመኩም አክበሩኩም በእኔ ገፋ ያለው ደግሞ ምን ያድርግ ኢማም ይሁን አው ፈለኡመኩም አቀሁኩም እንደው በእልም በቁርአን ህዝብ በሱና እውቀት ገፋ ያደረገው ይምራች የሚለውን ነግረዋቸዋል። ባበል ኢማማ ስለ ኢማምነት ደግሞ እናያለን እሱን ኢንሻአላህ። ለማንኛውም አሁን ፈሊኡአዚን ለኩም አሐዱኩም ያለችውን ብቻ ነው የምንመለከተው። ፈሊኡአዚን ለኩም ለእናንተ አዛን ያድርግ أحدكم አንዳች ሁላችሁ ሙስሊም ስለሆናችሁ ማለት ነው። أحدكم ማለት second person አድርገው የተናገሯቸው ሙስሊሞች ስለሆኑ ካሴት በሲዲ ብንጠቀም ወይ ካገር ቢያደርግ ወይ የሆነ ነገር ቢፈጠር አይቻልም። ከሙስሊሞች ውስጥ እዛው ከሚሰግዱ ከመስጂዱ ካሉት ውስጥ አንድ ሰው ቁሞ አዛን ማለት አለበት። ማንም ሰው ማድረግ ይችላል አይደለም አይደለም። ማንም ሰው ያደርጋል ማለት አይደለም። አንደኛ ድምፁ የሚሰማ መሆን አለበት። ሁለተኛ ድምፁ ርቀት የሚሄድ መሆን አለበት። ብዙ ሶላት ላይ በጣም ጎበዝ የሆነ ወደ ጀማዓ ላይ በጣም ፈጣን የሆነና ፊት ለፊት ላይ ሁልጊዜ መገኘት የሚችል ሰው መሆን አለበት። የተለያየ ሸርጦች አሉ። ሙአዚን አይመረጥም ማለት አይደለም። አንዳቸው አዛን ያደርጋል። ሐዲስ ሐዲስ ይቀጥላል። ታዲያ ኡመኩም ብሎ ይቀጥላል ሐዲስ አخرجه السبعة ሰባቱ ናቸው የዘገቡት። ስለዚህ አዛን አለ ማለት ነው። አዛን አለ አዛን ዋጅብ ነው የሚሉ አሉ። ዛሂሩን አይተው ፈሊው አዝለኩም አሃዱኩም አንዳችሁ ከውስጣችሁ ሶላት በሚደርስበት ሰዓት አንዳችሁ አዛን ያድርግ ስለተባለ አልአዛን ዋጅብ ይላሉ። ዋጅብ የኩል ሶላት ዋጅብ አድርጎ ይጠቀማል። ወላኪን ሱና ችግር የለም ሱናም ይሆናል። ሱና ነው፣ ፈርዶል ኪፋያ ነው። በከተሞች ውስጥ መቅረት የለበትም። በሰፊ መንደር ውስጥ መቅረት የለበትም። አዛን ሚን ሸዓኢሪል ሙስሊሚን ነው፣ የሙስሊሞች መገለጫ፣ አንድ የእስላም መገለጫ ነው። እንደውም ይላል ሰሐቢዩ ነቢዩ ዓለይሂ ሰላቱ ወሰላም በከተሞች ስንሄድ ለዘመቻ ሙጃሂዲኖችን ይዘው ሲሄዱ አንድን ከተማ በጠዋት ጠዋት ይነሱና ያዳምጣሉ ምን الأذين في تلك እዚች መንደር ውስጥ አዛን ከተባለ ፈለም ይغير بها እኛን ይዘውን ሄደው አገሪቷን አንወራትም። ኦ እዚህ ሙስሊም አለ ተቆጠቡ እንባላለን። አዛን ነበር የሚጠብቁት ይላል። ስለዚህ አልአዛን የሸዓሪል ሙስሊም ስለሆነ ይግድ አስፈላጊ ነው። አስፈላጊ አዛን ቢቀር ሙስሊሙ ሁሉ ሊሆን ይችላል። አዛን ይቅር የሚባል ራሱ ድርድር ማከድም አይቻልም። ምንም ማድረጉ ፈርዶል ኪፋ ቢሆንም እንኳን ማለት ነው። አዛን ይቅር ከተባለ በቃ አይቻልም። ለምን ሚሻኢር ሙስሊሚን ስለሆነ ሚሻኢር ሙስሊሚን ስለሆነ አንድ የሰማዋትን ልንገራችሁ ካነ ሲ ኢጅፕት ሳቢቀን ማለት ነው وكان مسجد كبير يوجد حول السفارات الدولية ዓለም አቀፋዊ የሆኑ እንትን ኤምባሲዎች አካባቢ እስራኤል ኤምባሲ፣ አሜሪካ ኤምባሲ፣ እንግሊዝ ኤምባሲ፣ የአውሮፓዎች ኤምባሲዎች የሚገኙበት አካባቢ ትልቅ መስጊድ ነበር ግብጽ። እዛ አካባቢ ላይ መስጊዶች ጧት ጧት እየረበሹ ነው፣ ዒሻ ላይ እየረበሹ ስለሆነ በሬዲዮ ይደረግ የሚል ጭቅጭቅ ተነስቶ ነበር። ጥሪው በሬዲዮ ሬዲዮ አዳምጡና ዒሻ መድረሱና ሱብሂ መድረሱ ሱብሃን ቀውጢ ነው ያደረጉት። በቃ ሚን ሸዓሪል ሙስሊምን የፈለገ ነገር ይሁን የደበረው ይሄድ እንጂ አንፈልግም አሉ። ነዓም አይባልም። የድምፅ ብክለት ምናምን ብሎ ነገር ሸሪዓት መስለኝ ወላ እንዳ ታውቃላችሁ አይደል? የድምፅ ብክለት መቀነስ ምናምን ይባላል። አዛን አለማድረግ እንጂ አዛን ሸዓረል ሙስሊምን ስለሆነ የድምፅ ብክለት አይባልም። هناك أخبار تسمعونها تجد حول አይ ማለት እንትን ወረራ ማለት በአማርኛው ጥሩ አይደለም። ወረራ ማለት በዞልም የምታደርገው ወረራ ነው። ግን ጋራ ማለት ምን ማለት ነው? መውረር ነው። ጥሬ ትርጉም ጥሬ ቃሉ ማለት ነው። ጋራ ድንገት ሄደው ጥቃት ማድረስ ማለት ነው። ጥቃቱን እነሱ እያጠቁ ሳይሆን የጥቃቱን አጸፋ ነው የሚመልሱት። ይህ ከራስ መከላከል ወይንም ደግሞ ሂደው ያጠቃሉ እዛ አካባቢ ላይ ይሄ አማርኛችን ጠባብ ስለሆነ እንጂ የኛው በግልም ነው ብዙ ጊዜ እስቲላል ነው የሚባለው አረብኛ እስቲላል ወረራ የሚባለው ነገር ዙልም ለመስራት ምናምን ነገር አይደለም ጥቃት ሲያደርሱ ጥቃትም ያው ነው አሪያ ማለት በጂሃድ አካባቢውን ሲወሩ ማለት ሰላም አማርኛ ካለ إذا حضرت الصلاة فليؤذن لكم أحدكم عندكم آذان يادس الحديث حديث كتلال أخرجه السبعة زقبوا تعالى سلذي من شعار المسلمين فرض الكفاية تباب لنا يجد عندي سو آذان ما درق አለበት يجد عندي سو آذان ما درق አለበት መስጊድ ውስጥ መደረግ አለበት አንድ ጊዜ መደረግ አለበት وعن جابر رضي الله تعالى عنه أن رسول الله صلى الله عليه وسلم قال لبلال نبي عليه الصلاة والسلام لبلال اندهال إذا أذنت آذان ستادرق آذان ستادرق فترسل قبل هذا ትበለህ ሳብ እያደረግክ ማለት ባይሆን ተምጢጥ መፈጠር የለበትም። አዛኑ ከመዲስ መሳብ የለበትም። አላሁ አክበር አላህ በጣም ረጅም የሚሳብ ነገር አለ። ከእንትኖች ተምጢጥ በጣም ከመድ መድ ራሱ እንደው መደል ጃኢዝ መደል ዋጅብ የሚለውን ራሱ ብናየው በጣም ብዙ የሚሄድ ነገር አለ። እሱ ላይ ለጥሪ ስለሆነ እንደ ጥሪ እናድርገው እንጂ እንደ ትርጉም ከተወሰደ ትርጉም ላይኖር ይችላል። እዚህ ስለ ራሱ የሆነ ረዶችን ጽፈዋል እንትኖች ይሄ የሳዑድ ምን የሚደረግ አዛን እነሱ ቁርአን ብቻ ነው እንጂ አዛን አይችሉም ምናምን ነገር የሚል ቀራእቷ ቀርቻለሁ በሆነች ብታቃ ላይ ለማንኛውም ፈተረሰል ረጋ አድርገ ሳብ አድርገ አዛኑን አድርገ ወኢዛ ቀምተ እቃም ስታደርግ ደግሞ ቢላል ፈህዱር ፈጠን ፈጠን አድርገው አላሁ አክበር አላሁ አክበር አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ በቃ ሊቆም ነው ሰው እንዲሰማ ሳይሆን በቃ ሶላት ሊቆም ነው ተነሱ ማለት ነው ያንኛው ግን ከሩቅ ነው ሰው የምትጠራበት ማለት ረጅም ድምፅ ሳብ አድርገህ እንትን ስትለው ሊሰማ ይችላል ርቀት ሊሄድ ይችላል ለማንኛውም ሐዲሱ በጣም ضعيف ነው إذا أذنت أذان ستارك فترسل رجاء أدرك وإذا أقمت إقام ستارك دمو فحضر أي فسرع فتن أدرك واجعل أدرك بين آذانك وإقامتك فآذانهن بإقامه مكاكل يالو يجزي ركت قدر ما يفرغ الآكل تمجاري من أكله من شرس يأكل بل تسكن يمشرس يأكل ما እዛን ጊዜ በጊዜ አይደለም 30 ደቂቃ 40 ደቂቃ ምንም የሚባል ነገር ወይ 15 ደቂቃ ምናምን አሁን ጀማዓ እስከሚመጣ ድረስ ነው የምትጠብቀው መጀመሪያ ይነገራል ለ ለአስር ሰዓት አስር ጉዳይ ላይ አዛን ይደረጋል አስር ሰዓት ሲል አዛን እንትን ኢቃም ይደረጋል ተብሎ መጀመሪያ ኢንፎርም ይደረጋል ከዛም በኋላ እዛ ላይ በሰዓት ክፍተት ብናደርገው ችግር የለም ምንም አይደለም ዋናው ጀማዓ መምጣት አለመምጣቱ ነው ለዚህ ነው ضعيف የሚያደርጉት ሐዲሱም ضعيف ነው የግድ አንድ ተመጋቢ ምግቡን የሚጨርስ ያክል መሆን አለበት ማለት አይደለም። ወጀዓል አድርግ በይነ አዛኒክ በአዛንህና ወኢቃመት ኢቃመት ከምታደርግ ድረስ ባለው መካከል ላይ ያለው የጊዜ ክፍተት ምን ያክል ይሁን? ቀድረ ማየፍሩል አኪሉ አንድ ተመጋቢ የሚጨርስ ያክል ምን አክል ምግቡን የሚያጠናቅቅበትን ያክል ቆይ አሉ ነብዩ አለይሂ ሰላቱ ወሰላም ለቢላል ማለት ነው። አንሱ ባስ رواه الترمذي وضعفه الترمذي ذكبه قال بتام حديث ضعيف لا وفي سند هذا الحديث عبد المنعم من بال سويا له هو متروك علماء كل تتوتر محدث له عبد المنعم من بال سويا ذي سنه لا يتلف تكلمت حديث تتوتر هذا الرجل متروك سو تكلمت عند حديث بتام ضعيف هنا من مثلنا ضعيف هذا لكن روي هذا المعنى من طرق يشد بعضها بعضا بذو حديث ثلاث تذكبه بعون ده حسن من الدرجات لما تعيش ثلاث سن استرجع الصوم على سنة. በዚህ ሰነድ ብቻ አይደለም የተዘገበው በብዙ ሰነድ የተዘገበ እነዛ ተጠረቃቅሙ አብዱል ሙንዒም የሌለባቸው ብዙ ሰነዶች አሉ እነዛ ተጠረቃቅሙ ወደ ሐሰንነት ደረጃ ይመጣል ስለዚህ ይሰራበታል ዩዕመሉ ቢህ ይሰራበታል አዛን ዝግ ተብሎ ነው የሚደረገው እቃማ ደግሞ ፈጠነ ተደርጎ ነው የሚደረገው አዳወል ማዕሙል ቢህ እየተሰራም ያለው እንደዚህ ነው እና ወጃል በይነ አዛኒከ ወኢቃመቲክ ቀድረ ማ ያፍርጉ ምን አክሊ አንድ ተመጋቢ ከምግቡ የሚያጠናቅቅበትን ያክል ለአስር ደቂቃ ለአስራ አምስት ደቂቃ ወይም ጀማዓ እስከሚመጣ ነው ሰዎች እስከሚሰባሰቡ ድረስ ሌላ ቦታ ነብዩ አለይሂ ሰላቱ ወሰለም اذا راهم ተሰብስበው መጥተው ካገኛቸው አጀሉ ቶሎ ያፋጥኑት ነበር ወኢዛ አብጠኡ አኸር ጀማዓው ዘግየት ካለ ካልመጣ ትንሽ ይጠብቁና አይ ትንሽ እንጠብቃቸው ጀማዓ አልመጣም ይባልና ይሰጠታል። አሁን ግን በጊዜ ገደብ ማድረግ ይቻላል። እዚህ ሰዓት ላይ አዛን ይወጣል፣ እዚህ ሰዓት ላይ ይቆማል ተብሎ ይነገራል። وله عن ابي هريره رضي الله تعالى عنه ان النبي صلى الله عليه وسلم قال نبي عليه الصلاه والسلام እንዲህ ይላሉ لا يؤذن አዛን ያደርጋሉ ኢላ ሙተወድኡን ውዱ ያደረገ ሰው እንጂ ውዱ ያለው ሰው እንጂ አዛን እንዳያደርግ ብለዋል ነብዩ አለይሂ ሰላቱ ወሰላም وضعفه ايضا ይህንንም ሐዲስ በጣም ضعيف ብለውታል ضعيف ነው ሐዲሱ حتى يشد بعضه بعضا ከማለትም አይደረስም ሐዲሱ ضعيف ነው አዛን የሚያደርግ ሰው ውዱ ያለው መሆን አለበት ነው የሚለው አዛን የሚያደርግ ሰው ላ ዩአዚን ኢላ ሙተወዲ ውዱእ ያለው ሰው እንጂ አዛን እንዳያደርግ ከተባለ ነህይ ነው። አዛን ቢያደርግ አዛኑ ተቀባይነት አለው ወይ? ነዓም አለው አለው። ኢማም አቡ ሐኒፋ ዋጅብ ነው ብሏል። ያለ እንትን ያለ አዛን ያለ ውዱ አዛኑ ተቀባይነት የለም። ሶስቱ ሃይማኖች ደግሞ ይሰራል ችግር የለም ችግር የለም። ወላኪን ከረሃነት ይኖረዋል፣ ይጠላል፣ ጥሩ አይደለም። ምክንያቱም አልአዛን ሙተሲለቱን ነብዩ አለይሂ ሰላቱ ወሰለም ምን ብለዋል ያልኳችሁ አልአዛን ሙተሲለቱን ቢሶላት ከሶላት ጋር የተያያዘ ስለሆነች ላ ዩአዝን ኢላ ምን ሁ ጣሂር ጧሃራ የሆነ ውዱ ያለው ሰውዬ አዛን እንዳያደርግ ብለዋል። ሌላ ደግሞ አዛን ማለት ምንድን ነው? ኢባዳ ኢባዳ ከሆነ ደግሞ ጧሃራ ያስፈልገዋል። እንኳን ቢሶላት ቀረብ ብሎ መስጊድ እየተገባ የሚደረግበት ጧሃራ ማድረጉ ጥሩ ነው። ያለ ውዱ ግን አዛን ማድረግ አይቻልም ወይ? አዛኑ ተቀባይነት የለውም ወይ? ማድረግም ይቻላል፣ አዛኑም ተቀባይነት አለው። አውላው ግን በውዱ ቢሆን ነው ማለት ነው። ሸርጥ አይደለም ሐዲሱ እንትን ስለሆነ ማለት ነው። ስለሆነ ሸርጥ አይደለም ከማይ ነው። ኢቃማ ላይ ደግሞ ኢማሙ እብኑ ተይሚያ اختلاف አለ ነው ኢቃሙ ላይ በጣም ለምን لانها فرت قرب الى الصلاه ወደ ሶላቱ በጣም ቀረብ ያለ ስለሆነች ኢቃም ብሎ ወደ ውጭ ለመሄድ ይችላል አሁን ኢቃም አድርጎ ወደ ውጭ ሄዶ ወደ አድርጎ ቢመጣ ይችላል አሁንም ውዱ የሌለው ሰው ኢቃም ማድረግ ይችላል ولكن اختلافه اشد ይሆናል ከዛኛው ከአዛሙ የበለጠ በጣም አሸድ ይሆናል اختلافه بين العلماء ሁለቱም ይቻላል ሁለቱም ይቻላል وله عن زياد بن الحارث رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ ይላሉ ምን አሉ قال رسول الله صلى الله عليه وسلم ومن أذن آذان ያደረገ فهو يقيم ኢቃማ ራሱ ያድርጋሉ ነብዩ አለይሂ ሰላቱ ወሰላም ወመን አዘነ አዛን ያደረገ ሰው فهو يقيم ራሱ ኢቃማ ያድርግ እንጂ ሌላ ሰው እንዳያደርግበት እንደውም ፉቃዎች ከዚህ በመነሳት ሙአዚኑ ሙአዚን እያለ ሌላው ሰው ተነስቶ ኢቃም ቢያደርግ ረስ ብለው ነው የሚለው ንብረቱን እንደነጠቀው ይቆጠራል። ሌላም ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም አዛን ያደረገው ሰው የራሱ ኢቃም ያደርግ ያለው ማሊክ ኢብኑ ሆይሪ የሚባለው ነብዩ አለይሂ ሰላቱ ወሰለም ያ አኸሱዳ አለ አንተ አኸሱዳ አዚን አዛን አድርግ አሉት። ቢላልም ነበር አዛን አድርግ አሉት። ያ አኸሱዳ አዛን አድርግ አሉት። አዛን አልኩኝ አለ። አዛን ካደረኩ በኋላ ሱና ተሰገደ፣ ኢቃም ሊደርስን ቢላል ተነሳ ኢቃም ላይ ነብዩ ሰላቱ ወሰላም ያ ቢላል እትሩክ አንተ ተው ይቂም አለዚ አዘነ ይቂም ያ አዛን ያደረገው አኸሱ ዳ ራሱ ኢቃም ያደርጋሉ ነብዩ አለይሂ ሰላቱ ወሰላም ስለዚህ ሙአዚኑ እያለ ሌላ ሰው ኢቃማ አለማድረጉ ይሻላል ሙአዚኑ ራሱ አዛን ያደርጋል ራሱ ኢቃም ያደርጋል ይሄ ነው ያለው ቢደረግ ችግር የለም። ራሱ ደግሞ ሐዲስ አለ። ነብዩ አለይሂ ሰላቱ ወሰለም አብደላህ ብን ዘይድ ህልም አየና መጣና ነገራቸው። አዛኑን እኔ በህልም ያየው ይሄንማ ይሄንን አዛን ማለት ያለብኝ እኔ ነኝ። ኸይር ነው። ሄደና ነገራቸው። ነብዩ አለይሂ ሰላቱ ወሰለም አዛን ላድርግ ስላቸው አቆ ያሉ ምን አሉት? ፈአልቂ ما رأيت في منامك بهلم ያየውን ነገር ንገረው ለቢላል لأنه عندامك صوتا كانت የራቀ ወይንም ደግሞ ጥሩ የሆነ ድምጽ ስላለው ለሱ ንገራሉ እና እኔ ምን ላድርግ አንተ ኢቃም ታደርጋለህ አሉ ስለዚህ አንተ ኢቃም አድርጋሉ አዛኑን ቢላል ኢቃሙን አብደላህ ብን ዘይድ ማለት ነው ይሄም አለ ወለው ወለው ካነ الحديث ضعيفا ولكن ይሄ ታቢት ነው በዑለማዎች መካከል ራሱ ይቻላል አንድ ሰው አዛን አድርጎ ሌላ ሰው ኢቃም ቢያደርግ ይቻላል ችግር የለም ሳቢት ስላለ ማለት ነው አተገባን ዋናው ግን የትኛው ነው ሙአዚኑ ራሱ ነው ኢቃማ የሚያደርገው ራሱ ዋና ይሄ ነው። በከስራ የሚታየው ነው። እነ ቢላል የሚሰሩበት የነበረው እና በማህበሩም ራሳቸው አዛን አድርገው ራሳቸው ኢቃማ ማደጉ ነው። በከስራ የተገኘው ግን እንደዛ አይነት ነገር ቢከሰት ችግር የለም ማለት ነው። ምክንያቱም አለ ክስተቱ ተከስቷል በሰሃባው የምኑን ነው ምኑ ለውዱ መጀመሪያ ለአዛን ሸርጥ አይደለም ነው አጠሃረቱ ለይሰት ሚን ሸርጢ አልአዛን ለአዛን ሸርጥ አይደለም ወለው ካነ ሸርጦን ቢሆን ኖሮ هذا الحديث صحيح ቢሆን ኖሮ ሸርጥ ታደርገው ነበር ضعيف ስለሆነ ሸርጥ አይደለም በቃ መጀመሪያ ضعيف ነው አይሰራበትም فلا يؤذن إلا متوضئ ማለት لا يؤذن إلا من هو متوضئ ማለት ضعيف ነው ሐዲሷን صحيح ቢሆን ኖሮ ምን ነበር ሸርጥ ነበር አዛን ያለ ውዱ አይቻልም ነበር صحيح ቢሆን ኖሮ ولكن الحديث ضعيف متروك ضعيف ስለሆነ አይያዝም ስለዚህ ለአዛን ውዱ ሸርጥ አይደለም ውዱ ሸርጡ ቢሆን ኖሮ ለአዛን ያለ ውዱ አዛን አይቻልም ነበር ተግባባን ስለዚህ ምን አደረጉ ሶሒህ ነው አሉ ማለት በቃ እንስራበት ሐዲሱ ቢያንስ የሆነ በተለያዩ ሐዲስ ተጠግኖ ሊመጣ ይችላል። አቅሙ ጉልበት ሊኖረው ይችላል። ስለዚህ ምን እናድርጋሉ? በቃ አውለው ውዱ ኑሮ አዛን ብታደርግ ነው። ግን ባይኖር ሳት ችግር የለም አዛኑ አይበላሽም ማለት ነው። አሁን ምንም ሙታአሪዝ ነገር የለም። ሁለት ተቃራኒ ሐዲሶች አልመጡብንም፣ ችግር የለም። አባታ ولأبي داود في حديث عبد الله آه، بن زيد أنه قال أنا رأيت عبد الله بن زيد بن هلال أنا رأيت أذان الإنو أيوت يعني الأذان أذان الإنو أيوت بل المحيط أذان الإسم بن الدرد ملائكة واسرجي وأنا إنو راسي دمو كنت أريد راسي فلقو نبر اذان مؤذن لمهون مالسه قال نبي عليه الصلاة والسلام اندالو فأقيم أنت أنت إقامة قالوا لمن؟ فألقي ما أرأيته في منامك بهل هايه النجر نجروا لإلال لأنه أندى منك صوتا بمطورات أسلم من المالك رق قسل من السماء لإلال فأنت آقي أنت جن إقامون عدلك كثف كفصل الرجل من إلال مسألة علماء الأذان مصلحة عامة ወኢራደቱ አብደላህ ብን ዘይድ መስለሐትን ኻሷ የአንድ የግለሰብ ፍላጎት ናት። አዛን ፍላጎት የአንድ የግለሰብ ነው። ግን ቢላል አዛን ማድረጉ መስለሐት አልዓማ የህዝብ ነው። ለምን ርቀት እንዲሰማ። ስለዚህ ቀደመ ነብዩ ሰለላሁ ዐለይሂ ወሰለም መስለሐት አልዓማ አላ መስለሐት አልኻሷ። ከግለሰብ ጥቅም ይልቅ የኡማውን ጥቅም ነው ያስቀደመው። ሰውየው ፍላጎት ቢኖረው ምንም ፍላጎት ቢኖረው ምን ያድርግ? ከሱ የተሻለ ኡማውን ያይት ብዙ ሰው እንዲሰማ ስለተፈለገ ቢላል ያድርግ ካንተ ይልቅ እሱ አንድ አፈውት ስለሆነ አለ ነብዩ አለይሂ ሰላቱ ወሰለም። ኢቃማ ላይ ግን ድምፅ ርቀት ይሰማ ይሰማ አያስፈልግም። ስለዚህ አንተ ኢቃማ አድርጋለህ ድምፅ ደካማም ቢሆን ገባችኋል? ግልጽ ነው። ሁለቱን ሐዲሶች የምናገናኛቸው በምንድን ነው? አፍሩ ሙአዚኑ ራሱ ኢቃማ ቢያደርግ ነው። ግን ሙአዚኑ እያለ ሌላ ሰው ኢቃም ቢያደርግ ችግር የለም ችግር የለም ይቻላል ይቻላል وفيه ضعف أيضا ቢላልን የመረጡት ለምንድን ነው? ከአብደላህ ብን ዘይድ ይልቅ እ ድምፁ ርቀት ስለሚሰማ ነው አይደል? ነብዩ የፈለጉት ድምፁ ርቀት መሰማን ነው። ናም ኢዘን ስፒከር ቢድዓ አይደለም ማለት ነው። ስፒከር መጠቀም ቢድዓ አይደለም። ለምን? ነብዩ አለይሂ ሰላቱ ወሰለም በጊዜው ስላላገኙት ርቀት እንዲሰማላቸው ድምፅ ያልጣሩት ነገር የለም። እንትን ላይ በመውጣት የሆነ ከፍ ነገር ላይ በመውጣት ህንፃ ላይ በመውጣት ድምፁ በጣም ጎላ ያለ ሰው በመፈለግ ጥረት አድርገዋል ሸይጣኑ ስላልተመቸለ ስለዚህ ላተኩኑ ቢድዓ ያና አዳ አዳ ነው እንጂ ይሄ ኢባዳ ጋር የሚገናኝ ነገር አይደለም ስፒከር መጠቀም ኢባዳ ጋር አይገናኝም ኢባዳ ጋር የማይገናኝ ነገር ደግሞ ቢድዓ ነው አይባልም በጣም መጠንቀቅ ያለብን ቢድዓትን ዱንያዊያ ወቢድዓትን ዲንያ ይሄንኛው ዝም ብሎ ድምፅ ማስተላለፍ እንጂ ምንም የሚጨምረው የሚቀንሰው ነገር የለም ከልወረቃ አለቴ ነህኑ ነፈረው ይሄ ማለት ነው ይሄ ምንም የሚጨምረው ነገር የለም ኪታቡ ላይ ጽሁፉ ላይ የሚጨምረው የሚቀንሰው የለም ስለዚህ ቢድዓ ይባላል ዱንያዊ ነው ዱንያ አይደለም አይገናኝም speaker ማለት ነው speaker ይኸው speaker ነብዩ አይጠቀሙ ነበር ይኸው ቢድዓ እየተሰራ አይደል እንዳይሏቸው ዘሩ ሐል ነው وعن ابي هريره رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاه والسلام من ይላሉ المؤذن مؤذن አሉ ነብዩ عليه الصلاه والسلام مؤذن አምለኩ بالآذان አዛኑ የግል ንብረቱ ነው አምለኩ بالآذان የአዛን ባለቤት ነው ሙአዚን ሙአዚን አምለኩ بالآذان አዛን ይገባዋል ለምን እነሆ ሙእተመን ታማኝ ነው እሱ ነው ጊዜውን ተሐሪ የሚያደርገው የሚጠነቀቀው ኢማም አያዘውም በቃ ሙአዚን በአዛኑ ላይ የራሱ ነው የግሉ ነው ቢልአዛን ወልኢማሙ ኢማም ደግሞ አምለኩ ቢልኢቃማ ኢቃም የራሱ ነው። ያ ማለት ምን ማለት ነው? እሱ ኢቃም ያደርጋል ማለት አይደለም። ኢማም ኢቃም ያደርጋል ማለት አይደለም። ኢቃም አድርግ ይላል መጥቶ ኢማሙ ሳያዘው ኢቃም አያደርግም። ወይ ደግሞ ኢማሙ ሳያዩ በፊት ላያደርግ ይችላል። እከል ያለ እንደ ብሎ ነው ኢቃም የሚያደርገው ኢማሙ ማለት ነው። ኢማሙን ሲያዩ ነው ኢቃም የሚያደርገው። ስለዚህ والإقامة ኢቃማ የሆነችና والإمام ኢማም أملك بالإقامة ኢቃማ የሱ ናት። በሱ ታዛዥነት ስር ነው ያለችው፣ በሱ ትእዛዝ የምትከናወናት ማለት ነው። ሙአዚን አምለኩ ቢልአዛን የአዛኑ ባለቤት ነው። የሚጠነቀቀው እሱ ነው፣ የሚያደርገው እሱ ነው፣ የሚያከናውነው የሚያካሂደው እሱ ነው። ጊዜውን ጠብቆ የሚያንቀሳቀሰው እሱ ነው፣ ባለቤት እሱ ነው። ኢቃም ግን ባለቤቱ ማን ነው? ወልኢማሙ ኢማም ደግሞ አምለኩ ቢልኢቃማ ኢቃም የሱ ያ ማለት እሱ ኢቃም ያደርጋል ማለት ሳይሆን ምንድነው አልኳቸው እሱ ሲገባ ነው ነብዩ አለይሂ ሰላቱ ወሰለም እንደውም ላ ተቁሙ ሐታ ተውረን ሐታ ተረውኒ ወይ ነው ቂመት ማለት ኢቃም ቢደረግ እንኳን እኔን ሳታዩ እንዳቆሙ አሉ ነብዩ አለይሂ ሰላቱ ወሰለም እኔንም ይህራቡ ሳታዩ እንዳቆሙ ብለዋል ነብዩ አለይሂ ሰላቱ ወሰለም ስለዚህ ኢቃማው ላይ ኢቃም ሲባል መቼ ነው የሚቆመው አንድ ሰው መቼ ነው እቃም ሲደረግ የሚቆመው? ኢማሙን ሲያይ አንድ ከሐዲሱ በመነሳት ከሐዲሱ በመነሳት ولا تقوموا إلى الصلاة حتى تروني እኔን ሳታዩኝ እንዳትቆሙ ብለዋል። كان لا يقيم بلال حتى يرى النبي ስለ ላ ነብዩ ወደ መስጅድ ሲመጡ ካላያቸው በስተቀር እሱም ኢቃም አያደርግም ነበር። ስለዚህ ኢቃም ሲደረግ አንድ ሰው አንድ ኢቃሙ ሲያልቅ ምን የሚደረገው ኢቃሙ ሲጠናቀቅ መቆም ያለበት። ኢማሙ ሻፊዒ ይህንን የመረጡት ابو وهن فارغين حي على الصلاة حي على الفلاح في بال حي على الصلاة حي على الفلاح في بال للسمو قد قامت الصلاة قد قامت الصلاة في بال مقوما لتفعل للسمو في على كبوان لما نيوم يوم إمامه في النسان على الصلاة في الزجاج إقام في بال يقنون بطالما كل سنة بكره أبابا الله أكبر الله أكبر في ذلك قرروا له من نفس كل من نفس كل ما يهون إيمان في التي تمنور على الله ወይ ከደቃመት ሶላት ከደቃመት ሶላት አላ ማሻአላህ ጥሩ ሐያ አለ ሶላህ ሐያ አለ ፈላህም ተብሏል ወይም ደግሞ ኢቃሙ ካለቀም ተብሏል ግን ሐዲሱ ላይ ስንመጣ ነብዩ አለይሂ ሰላቱ ወሰላም እኔን ሳታኝ እንዳትቆሙ ስላሉ ኢማሙን መዘጋጀቱን ማየት አለብን የሚሉ አሉ። አሁን አውላ አድርገ የያዙት ዑለማዎች ይሄ እና በሁሉም ይችላል። ቦታ ላይ በዚህ በጊዜው መነሳት አይቻልም አይቻልም ማለት ነው። ምን አዛን አድርጎ ኢቃም አድርጎ ሶላት ማሰገድ ነዓም ይችላል ተባባ رواه ابن عدي ابن عدي ዘግቦታል وضعفه حديث ضعيف ነው ብሏል ይሄ حديث ضعيف ነው በጣም ይሄም ضعيف ነው በጣም ضعيف ነው تفرد به شريك لكن قال ابن معين شريك صديق ثقة إلا أنه وإن خالف فغيره أحب إلينا منه ሸሪክ ሐዲሱ ላይ ሸሪክ የሚባለው ሰውዬ ብቻ ተለይቶበታል። ሸሪክ ካለበት ደግሞ ብዙውን ጊዜ ይሰሙታል። ለምን ማዕን ደግሞ ምን ይላሉ? ከሌሎቹ ፈጣሙ ትንሽ ያለ ስለምንኛ ጋር ትንሽ استأنس به هذا الحديث ولل بيحقي نحو بيحقي ላይ ሐዲስ አለ عن علي رضي الله تعالى عنه من قول ይህንኑ የሚመስል ሌላ ሐዲስ አለ በይሐቅይ ላይ ይህንኛውን ረዋሁ ብኑ አድይ ነው እብነ አድይ ናቸው የዘገቡት ወላኪን الحديث ضعيف በይሐቅይም ላይ ብዙ አይነት ሐዲስ አለ ከአልይ ተይዞ ማለት ነው ከአልይ ብኑ አቢ ጣሊብ ያንኛው ከአቡ ሁረይራ ነው ይሄን ተመሳሳይ ሐዲስ አለ ደግሞ የምናየው ይሄ ነው አዛን የሚያደርገው ማን ነው ሙአዚን አዛን ያደርጋ ማንም የሆነ ከልካይ ምን ምን አዛዥ ምን ነገር የለውም አዛን ያደርጋል በቃ እቃም ላይ ግን እሱም ራሱ ሲያደርግ የእሱ ሐቅ ስላልሆነ ኢማሙ መጣ ብሎ ተከታትሎ ነው ኢቃም ሲያደርግ ኢማን መስዋል ኢማሙ ወይ ደግሞ የተቋሚ ኢማም ካለ መስዋል ኢማም ብሎ አይቶ ነው ወይ ኢማሙ ኢቃም አድርግ ብሎ ነው። ስለዚህ ወል ኢማሙ አምለኩ ቢል ኢቃማ የተባለው ለዚህ ነው እንጂ ራሱ ያደርጋል ማለት አይደለም ብያቸዋል። وعن انس ابن مالك رضي الله تعالى عنه قال قال رسول الله صلى الله عليه وسلم يا الله ملائكتኛ ምን ይላሉ ላ يرد الدعاء دعاء አይመለስም ብለዋል بين الاذان والاقامه በአዛንና በኢቃም መካከል ዱዓ አይመለስም ብለዋል አላህ ይቀበለዋል ቀጥታ ይቀበለዋል አላህ የዱዓ አንደኛ ቦታ ይሄ መቅቡል የሚሆንበት ቦታ በጣም ጥንቃቄ ማድረግ ያለብን ቦታ ሀጃችንን ሁሉ መንገድ ያለብን ቦታ በይነል አዛን ወለቃ ለምን لأن النبي صلى الله عليه وسلم قال አልሙንተዚሩ ሊሶላቲ ሰው ፊ ሶላ ከአነሁ ፊ ሶላ ሶላትን የሚጠብቅ ሰው ሶላት ውስጥ እንዳለ ነው ወይም ተቀለ ቢናገርም እንኳ ስለዚህ ሶላት ውስጥ ስላለ ሶላት ውስጥ ያለ ሰው ደግሞ ዒባዳ ውስጥ አለ ዒባዳ ውስጥ እስካለ ድረስ አላህ ዘንድ ቀሪብ ነው በጣም በጣም ቅርብ ነው ለአላህ ስለዚህ ዱዓው በጣም መቅቡል ነው ብለዋል ነብዩ አለይሂ ሰላቱ ወሰለም። ስሉ ሰለይ ይላል፣ በይነ አዛን ወል ኢቃማ አለ፣ እኛ እንኳን ምን አረፋ አለ፣ ጁሙዓ ኢማሙ ከሚንበር እስከሚወርድ ድረስ ወይንም ደግሞ ከአፍር በኋላ ጁማ እነዚህ እነዚህ ታይሞች አንድ ሙሳፊር ጾመኛ እስከሚያፈጥር በሚያፈጥርበት ሰዓት ይሆናል። ዝናብ በሚዘንብበት ሰዓት፣ ቁርአን በሚቀራበት ሰዓት፣ ቁርአን በምታኸፍምበት ጊዜ የተለያየ አለ። በጣም ብዙ ይሄ ጊዜያት ማለት ነው። ቦታ ደግሞ አልካዕባ ወልመስጂዱ አውላ መካን ጠሃራ ከሰዎች ደግሞ እናት ወንድም የሚያደርጉት ركن لموسى رواه النسائي وصحابه ابن خزيمة ابن خزيمة حديث صحيح نظره وعن جابر رضي الله تعالى عنه أن رسول الله صلى الله عليه وسلم قال النبي عليه الصلاة والسلام حمد بلوال من قال يا له حين يسمع النداء الرنب بمسما يا له اللهم رب هذه الدعوة التامة والصلاة القائمة أتي محمدا الوسيلة والفضيلة وبعثه مقاما محمودا الذي وعدته حلت له شفاعة يوم القيامة النبي عليه الصلاة والسلام من يلالو من قال يالا حين يسمع النداء የአዛንን ጥሪ ሲሰማ ያለ ሰው اللهم ጌታዬ ሆይ اللهم ጌታዬ ሆይ አረቦች ለኒዳ ነው የሚጠቀሙ አያ አላህ ማለት ነው اللهم መጨረሻ ላይ የሚሸደዱ ያ ነው አያ አላህ ማለት ነው ጌታዬ ሆይ اللهم ብዙ ጊዜ ይጠቀሙታል ለእንትንም ይጠቀሙታል اللهم ينقر فحفظ ما يون ينقر فترش يون إلا أيك اللهم إلا أيك كذا ينسك مطالب في سيارة ايه بس بفتهم هنا قال له هنا يسلم هنا قال له هنا زكتة زكتة زكتة علي يهون تكسرشن على المستوطة أن نقر قالك اللهم إلا أن يكون كلام على المستوطة تكا مطال عربي اللهم يا لوك لن يدع اللهم جيكا يقول رب هذه الدعوة يزكت الربا لديك أتامنا ሙሉ የሆነች ጥሪ ባለቤት ሙሉ የሆነች لأن فيها الشهادتين ሁለት ሸሃዳ አለባትና ዳዕዋ ጥሪዋ ማለት ነው አዛኑ ጥሪ ውስጥ ሙሉ የሆነ ጥሪ ነው ለምን ሸሃደተይን ስላለ ረበ هذه الدعوة የዚች ጥሪ ባለቤት አታማ እቺ ሙሉ የሆነች ጥሪ ባለቤት የሆንክ ጌታ ሆይ ያ አላህ والصلاة القائمة የዚች የምትቆም ሶላት አሁን አዛን የተደረገላት የምትቆም ሶላት ወይንም ደግሞ የዚች ላዩ መልቂያማ ቋሚ የሆነች ሶላት የምትመስገዳል ሶላት አልቃኢማ ዝንተ ዓለም ቋሚ የሆነች ላዩ መልቂያማ የሆነችው ሶላት ባለቤት ወይንም ደግሞ አሁን እቺ አዛን የተደረገላት ሶላት ባለቤት የሆንክ ጌታ ያ ረበል ከዕባ ያ ረበል አርሽ ያ ረበል ኩርሲ ያ ረበ ጅብሪል ወያ ረበ ሚካኤል እንደምንለው ሁሉ ረበ هذه الدعوة التامة ረበ هذه الصلاة القائمة እንደማለት ነው የዚች ሶላት ባለቤት አልቃኢማ ወደፊት የምትቆም የሆነችው አሁን አዛን የተደረገላት ወይንም ደግሞ ዝም ዓለም ቋሚ የሆነች ሶላት ባለቤት አቲ ሙሐመደን አዕጢ ሙሐመደን ለነብዩ አለይሂ ሰላቱ ወሰላም ሙሐመድ ስጣቸው ምን አልወሲላ ወሲላ የምትባለዋን ጀነት ስጣቸው ወልፈዲላ ታላቅ ማዕረግም ስጣቸው ወበዓተሁ አሁንም ስጣቸው መቃመን ደረጃን መሕሙደን ምስጉን የሆነ ደረጃ ስጣቸው ለነቢዩ አለዚ ያ ደረጃ ወዓተሁ ቃል የገባህላችሁ የሆነ አሳ አየበዓሰከ ረቡከ መቃመን መሕሙዳ ተብሏል። ነቢዩ ዓለይሂ ሰላቱ ወሰላም አብሽር ተስፋ ላይ ይሰጥሃል ተብለዋል። መቃመን መሕሙድ ይሰጥሃል። መቃመን ማለት አሸፋዓቱል ዑዝማ ታላቁ የነብዩ ዓለይሂ ሰላቱ ወሰላም አረፋተል ቂያማ ቂያማ ሜዳ ላይ የሚያደርጉት እርቅ ነው የሚያካሂዱት እርቅ። በቃ ሚዛን ይጀመር ሚዛን ይጀመርላቸው ሰዎች በጣም እየስንትን እያሉ ነው እየተወዛገቡ ነው። ያ አላህ የጀነቱም ጀነት የጀሃነሙም ጀሃነም መሆኑን ሚዛን እንዲጀመር ነው ያ ነው ሸፋዓተል ዑዝማ ሸፋዓ የተለያየ ሸፋዓ አለ አይደል እንደቀራ ነው ኪታብ ተፍሲር ሸፋዓተል ዑዝማ አለ አረፋተል ቂያማ ላይ ያለው ወይንም የነብዩ ሸፋዓ ጀነት የሚገቡ ሰዎች ጀነት እንዲገቡ ወይም ደግሞ የጀሃነም የተፈረደባቸው ሰዎች እንዳይገቡ ወይ ጀሃነም የገቡት እንዲወጡ ይሄ አለ ወይ ጀነት ውስጥ ደረጃቸው እንዲጨምር ይሄ ሁሉ የነብዩ ሸፋዓ አለበት ወላኪን ትልቁ ሸፋዓ መቃም መህሙድ የትኛው ነው ቂያማ ሜዳ ላይ የሚደረገው ያ አላህ ሚዛኑ ይምጣ ይጀምር ሲራጡ የሚዘርጋ ሁሉም የሚደረገው ነገር ሁሉ መጽሐፉ የሚሰጥ ቁርጣችንን እንወቅ የሚለውን ድርድር እንዲጀመር የሚያደርጉት ነብዩ አለይሂ ሰላቱ ወሰላም ነው መቃም መህሙድ ነብያትም ሁሉ የሚሸሽ ይሁን አቲ ስጥ ሙሐመድን ለሙሐመድ ስጣቸው አለ ወሲለተ ወሲላ የምትባልን ጀነት هذه جنة أعدها الله لعبد من عباده አሉ ነብዩ አለይሂ ሰላቱ ወሰላም ለአንድ ባሪያው አዘጋጅቷታል أرجو أن أكون أنا هو يا سو أن عندهم تسالي سلزي هو سلام السبالون لم نولي بلوان النبي عليه الصلاة والسلام لم نولي كجيتا يبلوان لأن دلهون باري تزجاج جسنا هو سلام السبالون شكرا لا على الوسيلة والفضيلة قبضتان في أعلى الجنة الجنة أنا صلى يالو እንትኖች ናቸው ሰገነቶች የጀነት ሰገነቶች ናቸው ይላሉ። የጀነት ሰገነቶች ዋና በቃ ጣራ ላይ ያለው ዋናው የጀነት ዋናው ማዕከልም ብርቱ ላይ ያለው ማለት ነው። እርሱ ተጣለ ግን ፈዲላ ያለውን ቁባ አይደለም። ሁለት ቁባዎች ወሲላ ቁባ ነው ና ሰገነት ነው ጀነት ውስጥ ያለ ሰገነት ነው። ያ ደግሞ ታላቅ ማዕረግ ያለው ሰው ነው የሚገባበት መንሆ ወነቢዩ አለይሂ ሰላቱ ወሰላም ናቸው። እኛ በመለመን ለእሳቸው ዱዓው መቅቡል ይሆናል አይደለም፣ መጀመሪያ ሆኗል ለእሳቸው ነው። ወላኪን ቢዱዓኢና ነህኑ ነሲ ሐሰናት ሐሰናችን ይጨምራል ሐሰናችን ይጨምራል፣ አጅር እናገኛለን። ይሄ የተገባልን ቃልም ይረጋገጥልናል። ወበዓስሁ ስጣቸው መቃመን ደረጃን መህሙደን ምስጉን የሆነ አለዚ የሕመድሁ ልአወሉን ወልአኺሩን የመጀመሪያውም የመጨረሻውም ኢንሱም ጅኑም የሚያወድሰው የሆነን ደረጃ ስጣቸው። አለዚ ይህ ደረጃ ወአተው ቃል የገባህላችሁ የሆነ በቁርአን አሳ አየበዓተከ ረቡከ መቃመን መሕሙዳ ምስጉኑን ደረጃ እሰጥሃለሁ አብሽር ብሎ ቃል ገብቶላችኋል። ይችን ዱዓ ያደረገልኝ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም ሐለት ለሁ ሸፋዓቲ የኔ አስታራቂነት ተረጋገጠለት የውመል ቂያማ ቂያማ ቀን የኔ አስታራቂነት ተረጋገጠለት ብለዋል ነብዩ አለይሂ ሰላቱ ወሰላም ያ አላህ ሰላቲ إذا سمعتم النداء ብለዋል فقولوا مثل ما يقول المؤذن አዛን ስትሰሙ ሙአዚኑ የሚለውን አይነት በሉ ያንን በሉ فإذا أتم أذان أذان سيأتناكك دمو فصلوا لي الوسيلة وسيلة طيقوا لي وصلوا علي بني لا صلاة على النبي ورسول الله النبي عليه الصلاة والسلام يا تزاز ይህንን ሰምቶ የተቆጠበ ያው በኺል ማን ብሏል ነብዩ አለይሂ ሰላቱ ወሰለም አብኸለ البخيل ይሄ ነው አብኸለ البخيل በጣም ስስታ ማለት የነብዩ ስም ተነስቶ اللهم صل على محمد ይሄ ሸፋዓን የሚያክል ነገር ያመልጣል ማለት ነው አዛኑና ሰውየው መካከል ክፍተት እስካልተፈጠረ ረጅም ጊዜ እስካልተፈጠረ ድረስ ባገኘ ሰዓት መመለስ ይችላል ይህንን ማለት ይችላል ረሐመከላህ እና እዚህ ላይ የተለያዩ የሚጨመሩ ነገራቶች አሉ ልንገራቸው አራት ነገር ዑለማዎች ያወጧቸው اللهم إني أسألك اللهم اللهم إني أتوسل إليك بهذه الدعوة المباركة من سوى عايز بالك وين دقوا مش الرش علي يا أرحم الرحيم يميلوا عنه هاي كلام ليس ليس ثابت ثابت هذا وين دقوا الذي وعدته لنا إنك لا تخلف الميعاد كمرا يهم غير ثابت يلم بحري يلا ليلا دقوا في كلا يلو والدرجة الرفيعة يميل عنه والدرجة العالية الرفيعة يميل عنه يهم راسه يلم حري نزي عرفتم بوينتو توصلوا شوالين يا خم من لو استمعنا أشكي بقى أبوي حيفلس الذي وعدته بكى መጨረሻ ላይ የከለከሉት ምንድን ነው? አቡ ማሂር አቡ መሐመድ አቡ ማሂር የት ነው? አቡ ማሂር ተደብቋል። አቡ ማሂር አይ መጨረሻ ላይ ሰዎች እየጨመሩት ያለ ግን ዑለማዎች እንደ ስህተት አድርገው አወጡት። ምንድን አልኳቸው? ያርሐመ ረሒምን ሌላ الذي وعدته ካለ በኋላ እነከ ላ ቱኽሊፉል ሚዓድ እነከ ላ ቱኽሊፉል ሚዓድ ሳቢቅ ቁርአን ላይ ብንጨምረው አይጨመርም በቃ وعدته እስከሚለው ድረስ ነው ግን ቢባል ምን ችግር አለ? ኢነከ ላ ቱኽሊፉል ሚዓድ የሚል አለ ሌላ ቦታ ላይ። ግን እዚህ ቦታ ላይ የማይባል ከሆነ አይባልም። በቃ እንደውም ኢነከ ላ ቱኽሊፉል ሚዓድ የሚል ራሱ አንድ ሪሳላ አለቻቸው እንትና ሼኹል አልባኒ አይባልም። እንዴት ትጨምራላችሁ የሚለው አንድ ሪሳላ ጽፏል። ምን ምን ያወጣ ነው? برحمتك يا ارحم الراحمين انك لا تخلف الميعاد ሌላ ምን ይጨመራል ምን ይላሉ እዚህ ላይ اللهم رب هذه الدعوة التامة والصلاة القائمة أتي محمدا الوصيلة والفضيلة والدرجة العالية الرفيعة من الله والدرجة العالية الرفيعة كفتنيانا الآن كفتنيا هنا ما أرق مالك ما ነው راسو ራሱ على الوصيلة والفضيلة ከተባለ በቂ هذا غير ثابت ثابت والدرجة العالية الرفيعة የሚለው እንደገና ወበዓቱ መቃመን መሕሙደን አለዚ ወዐድተህ ካሉ በኋላ ኢነከ ላ ቱኽሊፉ ልሚዓድ ይጨምራሉ ወይንም ቢረሕመቲከ አርሐመ ራሒሚን ይጨምራሉ ላ ተግባባሽ መቀበል ምን ችግር አለ? ዚያዳ ማድረግ አለማድረጉ ምን ይጠቅማል? ከመሀል ምኑ ከመሀል አዛን ሲል ከመካከል በፊት ያለውን ማለት ዘንግቶ ተረድቶት ምን አይ ትከተለዋለህ አሽሃዱ ላ ኢላሃ ኢለላ ሲል ሰማው። አላህ አክበር አላህ አክበር አላህ አክበር አላህ አክበር አሽሃዱ አላ ኢላሃ ኢላላህ ብለህ ትቀጥላለህ። ያንኛው ምስለ ማ የቁሉል ሙአዚን ዋጅብ ነው ዋጅብ አይደለም የተለያየ ዑለማዎችን ላይ ተመልክተናል። ፈቁሉ ምስለ ማ የቁሉል ሙአዚን ሙአዚን የሚለውን አይነት በሉ ያለው ትእዛዝ ስለሆነ ዋጅብ ነው ያሉ ሰዎች ዋጅብ ነው ብለዋል። ምስለ ማ የቁሉል ሙአዚን ማለት ዋጅብ ነው ብለዋል። አይ አምሩ ነብዩ አለይሂ ሰላቱ ወሰላም የተውበት ጊዜ አለ የተውበት ጊዜ አለ። አንድ ጊዜ የተውበት ጊዜ አለ። ስለዚህ ዋጅብ ቢሆን ኖሮ የዛ ጊዜ አይተውም ነበር። ዋጅብ አይደለም የሚሉም አሉ። ዋናው ግን እዚህ መጨረሻ ላይ ያለው አላህ መርዳህ ይዳዋ ሲታማ የምናጣው ነገር በጣም ትልቅ ነገር ስለሆነ بعد الإقامة إلى الإقامة كادر رجبوا على النبي عليه الصلاة والسلام أقامها الله وأدى قد قامت الصلاة قد قامت الصلاة إني لولا يسجد النبي عليه الصلاة والسلام أقامها الله وأدامها بالوعد يتم بالوعد ولكن الحديث ضعيف لم نعم، ضعيف هذا مثال الوعد يمكن مي يزو يبالل يبالل أقامها الله وأدى ما هذا يبالل አይ የለም ዱዓ አድርግ ነው በይና አዛኖንም ቀን ዱዓ ይደረጋል ይደረጋል እንደ ባህላ መደረግ የለበት ምንድን ነው አለ እሱ ተርጂዕ እኮ ብለን ቀራን። አላታችሁትም እንዳልኳቸው ተርጂዕ የሚል ቀርተናል። አብደላህ እብን ዘይድ ላይ ቢገይሪ ተርጂዕን ነብዩ አስተማሩት። እነዚህኞች ላይ ደግሞ ቢተርጂዕን አስተምረዋል እና በማህዱር አለ አለ። ተርጂዕ ማለት እኮ ቀስ ብለህ አሽሀዱ አላ ኢላሀ ኢለላህ አሽሀዱ አላ ኢላሀ ኢለላህ ካልክ በኋላ በሚስጥር አሽሀዱ አላ ኢላሀ ኢለላህ ብሎ መጮህ ማለት ነው። ይሄ አለ ላይ ቀርተናል። ባቡ ሹሩጥ ሶላት ለምን ይሆናል? አይ ضعيفነት እኮ እውነት ረሱል ብለውታል። ضعيፍ እኮ ማለት ረሱል ብለውትማ ሙሐቀቅ ከሆነ ማለት ضعيፍ ነው ማለት መጀመሪያ ሰነዱ እውነት ነብዩ ብለውታል አላሉትም አላሉትም ብለውታል። እዚህ ላይ ሰነዱ ላይ የሆነ ችግር አለበት ነው። በቃ ضعيፍ ማለት እኮ እንደዚህ ነብዩ ማለታቸውማ ከተረጋገጠ እኮ ትለዋለህ። ግን ነብዩ ብለዋል ስለተባለ ብቻ እንደ ነገር አታደርገው። እውነት ነብዩ ብለውታል የሚል ነገር ጥያቄ እውነት ብለውታል ያን ነው ዶሽ ያደረጉት። ስለዚህ ዝም ብለ መነሳት ብቻ ነው። ለሱ የለም ለሻሃደተኝ ነው ተርጂ በዛ ነው ለተክቢር አይደለም ተርጂ ማለት የሚጨማመሩ ስለሆነ ማለት አንዴ ይስማል ነው ላይ ላይ ሰው ላይ ሰው እየተራመዱ ይቃል ምንም ችግር የለውም እየሄዱ ማድረግ ይቻላል ምክንያቱም ሸራኢጥ አለው የተቀምጦለታል የምንጠይቀው ሸርጦች አሉ ወይ ለኢቃማ ሸርጥ አለ ወይ የለውም እየተንቀሳቀሰ ማድረግ ይችላል ምንም አይደለም እየተንቀሳቀሰ ግን ከስርዓት ውጭ መውጣት የለበትም አንድ ነገር ልንገራችሁ ኢባዳ ላይ ጀዋዝና ተቅዋ ምን አይነት ተቅዋ በጣም ይለያያል። ለምሳሌ ሶላት ውስጥ አንድ ሰው ሶስት ጊዜ እንደዚህ ካከተ ይበላሻል። አኮ እንደዚህ ይበላሻል አይበላሽም የዑለማዎች አለ። ሀታ በተቅዋ ነው ግን አይቻልም። በተቅዋ ነው በተቅዋ ምን አይነት ተቅዋ ካየ በጣም ሰውና ስምጥ ብሎ መግባት አለበት። ኢቃምን ሲያደርግ ስርዓቱን በጠበቀ መልኩ መሆን አለበት። ሶፍት ላይ ቆሞ ይሄን ፍርአቱን ካየን። ግን ምን አይቱ አልጀዋዝ ይቻላል ወይ ኢቃማው ይቆጠራል አይቆጠርም፣ ተቀባይነት አለው የለውም ለማለት ግን ይሄ ሰጣል ችግር የለው። ሸርጥ አይሆንም። አዛኑ ራሱ ተቀባይነት ለመኖሩ የግድ ቅብላ መያዝ አለበት። ሸርጥ አይደለም ይሄ እሱም ሸርጥ አይደለም ለይሰ ቢሸርጥ ነው ይበላሻል አዛኑ የሚል ሸርጥ አድርጎ አላስቀመጠም ግን ወመውጁድን ይለል ቂብላ ወደ ቂብላ ተዝሩን የሚደረገው አዛ መውጁድ ሀታ ራሱ ሶላትም እኮ ልትተው ትችላለህ ሱና ማለት ነው መጀመሪያ አዛኑ ዋጅብ አይደለም ዋጅብ አይደለም መጀመሪያ ለሶላት ተቀባይነት የግድ አዛን መደረግ አለበት ማለት አይደለም ይደለይ ቢዋጅብ ለሱና ነው በማይክሮፎን የግድ መዞር አለበት እኮ አይደል የሚመቸው ከሆነ ይዞር የማይመች ከሆነ አሁንም ራሱ የአዛን ዋና አካል አይደለም አዛኑ ተቀባይነት ሊኖረው ላይኖረው ሳይሆን አፍሉ በዛ መልክ ማድረግ ነው ወደ ቀኝ ሲዞር ሐያ አለ ሶላት ለማይመችና ጥሩ የሚቋረጥ ከሆነ ይተዋል ፊት ለፊት አዛኑን ያደርጋል ምንም አይደለም ይሄ መዞር አለመዞሩ ዋና የአዛን እንትን አይደለም አዛኑ ተቀባይነት አለው የለውም ጋር አይያዝ ማይገናኝ ከተመቸው ይዞራል። ስፒከሩን ይዞ መዞር የሚችል ከሆነ ይዞራል። እንደዚህ ጋር ጥያቄ ባቡ ሽሩጥ ሶላት የሶላት መስፈርቶች ሽሩጥ የሶላት መስፈርቶች ባቡ ሽሩጥ ሶላት የሶላት መስፈርቶች